ጥላ አድርጋ መጠቀም ትችላለች። እስትግላል ማለት በጥላነት መጠቀም ማለት ነው። ቢልመህ የሚሸከሙትን ነገር ብትጠለል ትችላለች። ገባችኋል? ይሆናል አልገባችሁም? እንደዚህ ተሸክማ መጠለል ትችላለች። ሴት ልጅ ወንድ ልጅ ምን አይፈቀድለትም። በቃ በሸክ በሚሸከሙት ነገር ነፍል ማለት የሚሸከሙት ነገር ተሸክማ ራሱ መጠለል አይቻልም። ልብስ አንጥታ እዚህ ላይ መጫን እሷ ትችላለች፣ ወንድ ልጅ ግን አይቻልም። ምን ማድረግ አለበት? ራሱ ግልጽ መሆን አለበት። የኢህራም ምልክቱ የወንድ ልጅ የኢህራም ምልክቱ ራሱ ነፃ መሆን አለበት ከምንም ነገር። ኮፍያ የማይለብስም አማኢማ የማይለብስም ሀታ የሚሸከሙን ነገር እንኳን አይሸከምም ጭንቅላቱ ላይ። እቃ ነገር ቢኖር በእጁ መያዝ አለበት ራሱ ላይ መጫን አይፈቀድም ማለት ነው። ወደ ሴብላል ሴት ልጅ ግን ትችላለች። ለምን ሴት ልጅ ትችላለች? ለምን لأنها عورة عورة ስለሆነ ይችላል عورة ነው ሀፍረተ ገላ ነው ሰውነቷ መላ ሰውነቷ የአንተ አንተ አንተ ለበሰት ሲያብ ልብን ትልበስ አለች ተስተሩ ቢሃ የምትከፈርበት ልብስ ይፈቀድላታል ወተስተበሉ መጠለልም ትችላለች እንደ ጥላ አድርጋ መጠቀም ትችላለች ቢልመህመሊ በሸጥን ላኪን ነገር ግን ነሃሃ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ከልክለዋታል አንተን ከፊበ ኒቃብ እንዳለብስ ነብዩ ከልክለዋል ኒቃብ አትልበሲ لا تنتقب المحرمة ولا تلبس القفازين في رواية البخاري البخاري لا يوجد حديث ما نحن نكمل ملبسات في كلم عندهم جوان ملبسات في كلم عند حج المتحرر كيف ملوى النبي عليه الصلاة والسلام لكن نهاها النبي صلى الله عليه وسلم أن تنتقب نقابل تلبس كالصلوات أو تلبس القفازين بين جوان ملبسات كالصلوات والقفازان قفازان مالك قفازان مالك غلاف መሸፈኛ ነው። ይስነዑ ሊሌል ለዚህ የሚዘጋጅ የሆነ መሸፈኛ ነው። ግላስ ማለት ከበር ማለት ነው። ለዚህ ከበር የሚሆን ነገር ግላስ የራሱ ግላስ ነው። ከኪታቡ ጀርባ ላይ ያለው ይሄ ተንቢሃት የሚል ያለበት ሀዛ ግላስ ይባላል። የቁርአን ከላይ ያለው ግላስ ብሏል። ይሄ ሀዲ ከበር የምንለው ግላስ ማለት ምን ማለት ነው? መሸፈኛ ማለት ነው። ከላይ ማስሄጃ ማለት ነው። ግላስ ማንኛውም ስጦታ የምታሽግበት ከላይ ያለው ማሸጊያው ምን ይባላል? ገላፍ ይባላል። ወልቁፋዛን ቁፋዝ ማለት ቁፋዝ ማለት ገላፉን መሸፈኛ ነው። የስናዑ ሌት ለእጅ የሚዘጋጅ ነው። በቃ እንትን ጓንት ምን እንደሆነ እየነገረ ነው። ጓንት ለካ ጓንት ካለች ምንድነው ጓንት ብትባል እጅ ላይ የእጅ መሸፈኛ ነው። ሌላ ነገር የለውም። ወለው ገጠት መቃቱ ሴት ልጅ ብትሸፍን ወጅሃሃ ፊቷን ብትሸፍን ኒቃቧን ተውጣው ተብሏል አይደል? ንቃቡን ታውጣው፣ ቁፋዜይንንም ሁለቱንም ጓንቶች ታውጣ። ልክ ኢህራም ውስጥ ስትገባ እነዚህን ሁለት ልብሶች ማውጣት አለባት። ጓንቷን ማውጣት ማስወገድ አለባት፣ ኒቃቧን ማስወገድ አለባት። ወለው ገጠትን መርአ ሴት ልጅ ብትሸፍን ወጂሃሃ ፊቷን ብትሸፍነው ቢሸይእን በሆነ ነገር ብትሸፍነው ከኒቃብ ውጭ ባለ ነገር ላየመስሉ ወጅሃ ፊቷን በማይነካ ነገር ኒቃብ ከፊቷ ጋር የተያያዘ ነው። ፊቷን በማይነካ ነገር ለምን ልብስ ለፊት ነው የተከለከለው ከተባለ በዚህ ላይ ብትለቀው ፊቷን ባይነካ ቢሸይን በሆነ ነገር ላይ መስል ወጅሃ ፊትን በማይነካ ነገር ጃዘ ቢልኢትፋቅ ያለምንም መከላጥ ይበቃል። ፊቷን ልብስ እንዳታለብሰው ነው የተባለ። ፊቷ ላይ እንደዚህ ብትለቀው ለምሳሌ እዚህ ላይ ይጠመጥማሉ። አንዳንድ ራሳቸው ላይ ይጠመጥሙና ከላይ ጉፍታውን ሲለቁት ፊታቸውን፣ አፍንጫቸውን ምን አይነት ልብስ ቀጥ ብሎ ይወርዳል። ይህ ከሆነ ጃኢዝ ነው። በትፋቅ ዑለማ ሁሉ ተስማምቶበታል። ሰውነቷን ብቻ እንዳይነካ ፊቷን እንዳይነካ ነው። አላህ አለም ሂክማ ውስጥ እንዳትሆን ምን አስፈልገ ይሄ ሁሉ አስበ ሸሪዓ ብዙ ሂክማ አልተነገረም። የሸሪዓችን አንዳንድ ናቸው ሂክማ ያስተነገሩ። ለምን ይሄ ሁሉ ስቃይ? ወለው ገጠት ልመርአ ሴት ልጅ ብትሸፍን ወጅሃሃ ፊቷን ብሸይን በሆነ ነገር ብትሸፍነው ላ የመስል ወጅሃ ከፊቷ ጋር የማይነካካ ከሆነ ጃዘ ቢልኢትፋቅ ቢትፋቅ ዑለማ ይቻላል። ኺላፍ ያለ ምንም ኺላፍ ዑለማ ሁሉ ይበቃል። አትልበሺ ሴቶችን አስፈኛ ትባላል። ባይሆን ፊቷ ላይ ምኑ መነካካት የለበትም ልብሱ። ይህ ትካት እየነካትም ትችላለች። ወኢን ካነ ከሆነ ደግሞ ያየለቀቀች ልብስ ከኒቃብ ውጭ ነው። ኒቃቡን ታወጣውና ሻሽ ነው የምንለቀው። ሻሹን ነገር ወይንም የምትለብሰውን ሻርቡን ነገር በዚህም ትለቀዋለች፣ በዚህም ላይ ትለቀዋለች። እጅም እንትን ነው ይለቀቃል በዚህ ላይ ኒቃብን የለበሰችው ኒቃብ አይደለም ፊቷን ግን ሸፍነዋለች ግን ኒቃብ አይደለም የለበሰችው ኒቃቡን የተከለከለው በፊት ልክ የሚሰራውና ቂሳቡ ተከልክሏል ግን ሌላ ልብስ ብትለቅ በፊቷ ላይ ፊቷን አይነካም አዎ ፊቷን ካልነካ በልትፋቅ ይበቃል ዑለማ ሁሉ ይበቃል ነው ያለው አንድም ኸላፍ የለም በልትፋቅ ኸላፍ የለም ወኢን ካነ ከሆነ ደግሞ يمس ሰውነቷን ፊቷን የሚነካ ከሆነ ልብሱ فالصحيح الصحيح ትክክለኛው አባባል አይባን አነሁ የጅዝ አሁንም ይቻላል። ፊቷንም ቢነካት ይቻላል፣ ችግር የለም። ኒቃቡ ብቻ ይሁን ሌላ ሻሽ ነገር ብትለቅና ከፊቷ ጋር ቢነካካ ሻሹ ችግር የለም። ከዛ ይበቃላታል፣ ሶሒሁ ይበቃላታል። ወላኪን ፊ ኸላፍ የዑለማዎች ልዩነት አለ። አይ ሰውነቷን የሚነካ ከሆነ ያንኑ ኒቃቡን በኒቃብ እየተፋችሁ ስለሆነ አይቻልም ያሉ አሉ። አ ችግር የለም ያሉም አሉ። ሶሒሁ ግን የትኛው ነው? ስለበሰል ችግር የለም ያለውን እንይዛለን እያሉ ነው ወላ ቱከለፉ አልመርአ ሴት ልጅ አትገደድም ወይንም ደግሞ ከችሎታዋ በላይ ጫና አይደረግባትም። ላ ቱከለፍ አልመርአ ሴት ልጅ አትገደድም። አንቱ ጃፊ ልታራርቅ ሱትረትሃ መስተተሪያዋን አኒል ወጅህ ከፊቱ ራቅ አድርጊው አትባልም። ለምን ሻርቡን ሻሹን በምትለቀው ሰዓት ይህን እንደዚህ ሻሹን በምትለቀው ሰዓት ለምሳሌ ይሄ ንቀብ አይደለም እንደዚህ ልትለቀው ትችላለች። ከዚህ ለብሳ ማለት ነው። እንደዚህ ልለቀውና ልትሄድ ትችላለች። ይሄንኛው ፊቷን ስለሚነካ ትጠምጥም ከስር ከጠነጠነች እንደዚህ ይሆናል አይደል? የሚለቀቀው ልብስ ይርቃል ከፊቷ። እንደዛ እኮ ሴት ከጠመጠመች የሆነ ነገር እንደዚህ ካደረገች ልብሱን በሚለቅበት ሰዓት ይወጥረዋል እንዴ? ስለዚህ ፊቷን አይነካም። እንደዚህ ታደርግ ተብሎ አይታዘዝም። ፊቷን ቢነካትም ባይነካትም ይበቃል። ካልነካት ካደረገችው ጠምጥማ ካደረገች በራሷ ፈቃደኝነት አዛ ብልስቲፋቅ ልዑለማ ጅሚዕ ልዑለማ ተስማምቷል ይቻላል። አይ አትሰር ዝም ብላ ለቀቀችው። ፊቷን ቢነካ ታዲያ ቢሰጠኝ ይቻላል። ወላኪን ላ ቱከለፍ ልመርአቱ ሴት ልጅ አትገደድም፣ አትታገድም። እንቱ ጃፊ ልታራርቅ ማለት ነው። ሱትራ ሱትረታሃ ይህንን መጋረጃዋን እላይዋ ላይ የምትለቀውን ሻርቡን አሚል ወጅ ከፊቷ ራቅ አድርጊ አትባል። ላ ቢዑድን በእንጨትም ነገር ወጥራ ይሁን ወላ ቢየድን በእጇም ከውስጥ ይዛ ይሁን ወላ ገይሪ ዛሊክ ሌላም ሌላም ጠምጥማም ይሁን አትታዘዝለት። ገብቷችኋል? አልገባችሁም ማለት ልብሱ ከፊቷ ላይ መራቅ አለበት ነው አይደል? ለማራቅ ደግሞ ከስር ምን ሊለብሱ ይችላሉ? የሆነ መወጠሪያ ነገር ሊለብሱ ይችላሉ። ዙሪያውን የሚደረግ ለምሳሌ ትናንሽ እንትኖች ነገር ብታስቀምጥ ብረት ነገር ብትለብስ እዚህ ላይ በዘመናዊ የሚሰራ ከላይ ሻርቡን ስለቀው ይወጠራል። በዚህ ማለት ፊቷን እንዳይነካ ሙህሪም ስለሆነች ሙህሪም ስለሆነች እንደዛ አትታዘዝም። ካደረገችው ግን ካደረገችው በፈቃደኝነት እ ቢትፋቅ ዑለማ ይቻላል። ካደረገችው ግን አድርጊ ተብላ አትታዘዝ። በሶሒሁ ፊቷን እንዲነካ ይቻላል። ግልጽ ነው አይደል? ولا تكلف المرأة أن تجافي سترتها عن الوجه لا بعود ولا بيد ولا غير ذلك በእንጨትም ወላ ቢየድ በእጅሽም አራሪቅ አትባልም። በፊትሽ ላይ ልብሱ እንዳይነካ ከስር እጅሽን አስገብና ወጥር ይላዝም አትባልም። እጥቃይ ወላ ቢዑድ እንጨትም ነገር አድርግበት አትባልም። ብረትም ነገር አድርጊ አትባልም። ወላ ገይር ዛሊክ ሌላም ሌላ በመጠምጠም የሚመስል ብያቸዋለሁ። ካደረገች ግን ብታደርገው መግቢያችን በብዛት እሺ فإن النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እኩል አድርገዋል፣ አስተካክለዋል። ሰዋ بين وجهها ويديها እጇንም ሆነ ፊቷን እኩል ነው ያደረጉት ነብዩ عليه الصلاة والسلام። እጇንም ሆነ ፊቷን ነብዩ عليه الصلاة والسلام እኩል አድርገዋልና እጇንም ፊቷንም እኩል ነው አይደል ያደረጉት? ፊቷን ምን አትልበስ አሉ፣ ኒቃብ አትልበስ። ለእጇ ደግሞ ምን አትልበስ አሉ፣ قفازين አትልበስ ሁለቱንም እኩል ነው የተመለከቱት ነብዩ عليه الصلاة والسلام። እጇ ከመንካቱ መንካቱ አይቀርም። እጇን ካስገባ ውስጥ ካስገባው እንትን ቁፋዙን ጓንቱን ካወጣችው ውስጥ ካስገባው ነው ያለው እብኑ ተይሚያ አይደል? ከውስጥ ካስገባው አሉ። እጇ መነካካቱ አይቀርም ማለት ፊቷን መነካካቱ አይቀርም ማለት ስለዚህ ሰዋ ነብዩ አለይሂ ሰላቱ ወሰላም ምንም ልዩነት አላመጡም። ሰዋ እኩል ነው ሁክም የሰጡት በይነ ወጅሂሃ የቴሌቪዥን ሽፍና ወየደይሃ እጇን እኩል ነው ሁክም የሰጡት ምን እኮ ነው የሰጡት። እየራሱ የተዘጋጀለትን ልብስ አይልበስ አሉ። ሌላ ነገር ግን ማልበስ ትችላለች፣ ቢነካትም ባይነካትም መንካት አለመንካት ሌላ ነገር አያመጣም። ወኪላሁማ ፊቷም እጇም ከበደን ረጅል እንደ ወንድ ልጅ ሰውነት ነው። ላከረእሲ እንደ ራሱ አይደለም። እንደ ወንድ ልጅ እንደ ሌላ ሰውነቱ እንጂ ሌላ ሰውነቱን ወንድ ልጅ አይለብስም፣ ይለብሳል አይደል? እሷም ትለብሳለች። የሴት ልጅ ፊቷና እጇ እንደ ወንድ ልጅ ሌላ ሰውነት ነው፣ እንደ ራሱ አይደለም። የወንድ ልጅ ራሱ እኮ ምንም ነገር አይለብስም። ስለዚህ የሴት ልጅ መልበስ የለበትም እንዳንል ነው። ገብታችኋል? የወንድ ልጅ ራስ ኢህራም አድርጎ ኩፍያም አይለብስም፣ አማኢማም አይለብስም፣ ምንም ነገር አይለብስም። ምንም አንሶላም መጫን ራሱ ላይ ራሱ እንዳለ ነው። በቃ የሴት ልጅ ፊትና እጅ እንደ ወንድ ልጅ ራስ ነው እንዳትሉት። የዚህ ላይ እንደዛ ነው የሚቀረው። ፍትህ ላይ ወጅሁል መርአቲ ወየዳሃ የሴት ልጅ ፊትና ሁለት እጆቿ ከረእስ ረጅል እንደ ወንድ ልጅ ራስ ነው ይላሉ ምን ማለት ነው ይገለጣሉ እንትን አድርገው ነው የሄዱት ወላኪን الحديث لا يجي ምን አይይድ በሌላ ነገር መሸፈን ትችላለች ሴት ኒቃቡን ታወጣዋለች ጓንቱን ታወጣውና ሌላ ሽፋን ትጠቀማለች ወንድ ልጅ ግን ኩፍያ ያውጣ አማኢን ያውጣ ተብሎ አንሶላ ያድርግበት አይፈቀድም የለም። ሴት ልጅ ግን ሌላ ነገር መተካት ትችላለች። ስለዚህ ሁለቱ ተመሳሳይ አይደለም። አልገባችሁም? የሴት ልጅ ፊትና እጅ እንደ ወንድ ልጅ ሌላው ሰውነት ነው። ይሄን ይለብሳል፣ እንደ ደረቱ እንደ ሰውነቱ ናት ትለብሳለች ማለት ነው። ሴት ልጅ የተለያየ ልብስ ትለብሳለች፣ ኒቃቡን ትተዋለች። የእሷ ፊት እንደ ወንድ ልጅ እንደ ሌላ ሰውነቱ እንጂ እንደ ራሱ አይደለም። እንደ ራሱ ካል ምን ሊመጣ ነው? የወንድ ልጅ ራስ ግልጽ ነው አይደል የሚሆነው? የሴት ልጅን ፊት ግልጽ ይሁን ማለት ነው። እንደዛ ከሆነ አይበቃለትም ወንድ ልጅ ራሱ ላይ ኢማም አድርግ ሴትም ልጅ ፊቷ ላይ የፈለገች ልብስ መጫን ትችል ልንል ነው። እንደዛ ከሆነ አይደለም፣ እንደዛ አይደለም። የሴት ልጅ እጅና ፊት እንደ ወንድ ልጅ ሌላው ሰውነት እንጂ እንደ ራሱ አይደለም። እንደ ራሱ ነው ካል ወንድ ልጅ አይፈቀድለትም። በሐጅ ጊዜ ራሱ ላይ የሚሸፍን ነገር መልበስ አይፈቀድለትም። ስለዚህ እሷም ፊቷ ላይ ከኒቃብ ውጭ ሌላ የሚሸፍን ነገር አይፈቀድላት እንድንል ነው። ላ እንደዛ አይደለም። ወኪላሁማ የወንድ ልጅ ፊት ወኪላሁማ የሴት ልጅ ፊትና እጅ ከበደን ረጅል እንደ ወንድ ልጅ ሰውነት እንጂ ላከረእሲህ እንደ ራሱ አይደለም። ግልፋችሁን ይሄ ነገር ግልጽ ነው። ወአዝዋጅሁ ሰለላሁ ዐለይሂ ወሰለም የነቢዩ ሚስቶች ኩነ ነበሩ የሱልነ ይለቁ ነበር የነብዩ ሚስቶች እና አኢሻ አላ ውጁሂሂነ በፊቶቻቸው ላይ ይለቁ ነበር ምን ገይሪ ሙራአት ሙጃፋት ያለማራራቅ ማለት ነው። ኩነ ነበሩ የነብዩ ሚስቶች የሱልነ ይለቁ ነበር አላ ውጁሂሂነ በፊታቸው ላይ ኒቃቡን ያወጡትና እና አኢሻ ምን ያደርጉ ነበር? ሌላ ልብስ ነበር የሚለቁ ስለምትኑ እያለ ማለት ነው። ስለ ሌላ ልብስ ነው የሚለቁ ሌላ ነገር ይለቁ ነበር የነብዩ ሚስቶች አላ ውጁሂሂነ ሚን ገይሪ ሙራዓቲ ያለ መጠባበቅ አልሙጃፋት ልብሱ ከፊታችን ላይ ይራቅ ያለ ማለት ማለት ነው። ሙራዓ ማለት መከታተል ማለት ነው። አልሙጃፋት ማለት ደግሞ ሰውነትና ፊትንና ልብስን ለማራራቅ ሙከራ ያለ ማድረግ ማለት ነው። አይሻ ልብሱን እንለቀዋለን ብላለች አይደል? ነጋዴዎቹ ከፊት ለፊታችን ሲመጡ ልብሱን የሚያራርቅ ነገር ወይ ከፊት አንወጥረው ነበር ፊታችን እኛ ሙህሪም ስለሆን ፊታችን ላይ ልብስ መንካት የለበትም የሚል ዓላማ አልነበረም። ምን ይላል ምን ገይሪ ሙራዓቲ አለመከታተል፣ አልሙጃፋት ለማራባጥ ሙከራ ያለማድረግ ከፍትጅ አስገብቶ የሚሆን እንጨት በማድረግ የሚሆን ወይ ትልቁ በመጠምጠም የሚሆን ፊታችንና በፊታችን ላይ የለቀቅነው ልብስ እንዳይነካካ ጥረት ያለማድረግ ልብስን ይለቁት ነበር የነቢዩ ገብታችኋል ግን እንትን ሙጃፋት ማለት ምንድን እስኪ ሙጃፋት ንገረኝ እስኪ እንዴት ነው? ለምሳሌ ሙጃፋት ምንድን ይቀበጥሙና ይቀበቅሙና ወይም ደግሞ እንጨት ነገር ያደርጉና ልብስን ይለቁታል። ምን ይሆን ምን ይፈጠራል? የዛን ጊዜ ፊትና ልብስ ይራራቃል እንዳይነካካ። እንደዛ አላደረጉም የነብዩ ሚስቶች እያለ ምን እንቀራ ወአዝዋጁ ሰለላሁ ዐለይሂ ወሰለም የነብዩ ሚስቶች ኩነ ነበሩ የሱልነ ይለቁ ነበር አላወጁ ይህን በፊቶቻቸው ላይ ያን ጊዜ ሀጅ እንትን አይጠቅምም እንዳትል ጠቅማል በጣም ሱነ የሱነ አንዳንድ ሰው ነው የሚሄደው ዒልም ነው ያው ሊገባቸው ወአዝዋጅሁ ሚስቶቻቸው የነብዩ ሚስቶች ኩነ ነበሩ የሱነ ይለቁ ነበር አላወጆህህና በፊቶቻቸው ላይ ይለቁ ነበር ምን ገይሪ ሙራዓቲ ያለመከታተል አልሙጃፋት ፊትና ልብስ እንዳይነካካ ለማራራቅ ሙከራ ያለ ማድረግ ከስርጅ በማስገባትም ይሁን በመወጠር ከስር የሆነ ነገር በመጠቀም ይሁን በመጠምጠም ይሁን ያለማድረግ ዝም ብለው ይለቁት ነበር ልብሳቸውን። ቢነካካም ይሻላል ብለናል። አላቀውል ይሰፈይ ወለም ዩንቀል ወለም የንቁል አሐድ አንድም ሰው አላመጣም። ምን አህል ልዕልም ከሊቃውንቶቻችን ካለፉት ዑለማዎች አንድም ሰው ነቅሎ ያመጣ ነገር የለም። ወለም የንቁል አላመጣልንም ነቅሎ ማለት ነው። ይዞ አላመጣልንም አሐድን አንድ ምን አህል ልዕልም ከሊቃውንቶች አንድም አልነገረንም። አን ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ይዞ እነሆ ቃል እንዲህ የሚል ንግግር ነቢዩ ተናግረዋል ብሎ እስካሁን የደረሰን መልእክት የለም ይላል። ምን የሚል إحرام المرأة የሴት ልጅ ኢሕራማ ምልክት في وجهها እፊቷ ላይ ነው የሚል አባባል አለ። ይቺ ሐዲስ አይደለችም። إحرام المرأة የሴት ልጅ ኢሕራም في وجهها በፊቷ ነው። ያ ማለት ምን ማለት ነው? ሴት ልጅ محرم መሆኗ የሚታወቀው ኒቃቧን መጣሏ ነው። ኒቃቧን ከተወችው ምን አድርጋለች ማለት ነው? ኢህራም ለብሳለች። ይሄ ሐዲስ አይደለም፣ የለም፣ አልመጣም። ሀዛ ወኢነማ ሀዛ ይቺ አባባል ኢህራሙል መርአ ፊ ወጅሃ የሚባለው አባባል ፊቅህ ላይ ታገኙታላችሁ። ስትሞክሩ ሀዛ ይህ ቀውሉ ባዕድ ሰለፍ የከፊል የሰለፎቻችን አባባል አባባል ነው። ማለት ሴቶች ላይ ኢህራም ሲያደርጉ ሀጅን ኢህራም ሲያደርጉ ምንም ለውጥ የለም። ለውጥ ምን ብቻ ነው? ፊታቸው ላይ ብቻ ነው ለውጥ፣ ሌላ ለውጥ የለም። ወንድ ልጅ ግን ለውጥ አለ። ምን ሀታ ሽፍን ጫማ አይለብስም፣ ሱሪ አይለብስም፣ ጀለቢ አይለብስም፣ ሸሚዝ ጃኬት አይለብስም። የሚለብሰው ምንድነው? የኢህራም ልብስ አንድ የሚያሰርቀው አንድ እንደዚህ የሚያጣጣው በቃ ከዚህ ውጭ አይፈቀድለትም። ይህ ሁሉ ለውጥ አለ። ራሱ ላይ ኮፍያ አያደርግም። ይህ ሁሉ ለውጥ አለ። ብዙ ለውጥ ይታይበታል ወንድ ልጅ። እሴት ልጅ ላይ ግን ለውጥ አይታይም። አታ ከለሩን የልብሷን አልቀየረም። ራሱን ነው እዚህ ጥቁር ነበር የምለብሰው ያንን ጥቁር ለብሳ ነው የምትሄደው። እና ምን አሉ ለውጥ ያለው ምኗ ላይ ብቻ ነው ምኗ ላይ ብቻ ነው ፊቷና እጇ ላይ ነው አይደል ለውጥ ያለው። ለውጡ ደግሞ ምን አይነት ነው? የነበረውን ማስወገድ እንጂ ሌላ ነገር አትሸፍንበት ማለት አይደለም። ይቃቡን ታወጣዋለች፣ ሌላ ልብስ ትለቃለች። ፈለገች ማለት ኒቃ ይሄን ጓንቱን ታወጣዋለች፣ ወደ ውስጥ ልብሷን ታስገባለች፣ ወይንም ደግሞ ሌላ ልብስ ትጨምርበታለች። ረዘም ያለ ጊዜ ያለው ትለብሳለች። ወለም የንቁል አሐዱን አንድም አላደረሰንም አህል ዕልም ከሊቃውንቶች አን ነቢ ሰለላሁ ዐለይሂ ወሰለም ከነብዩ ይዘው አነሁ ቃል ነብይ እንዲህ ብለዋል የሚል የለም። ምን ኢሕራሙል መርአ የሴት ልጅ የሐጅ ኢሕራሟ የሚገለጠው ሲወጂሃ በፊቷ ነው። ያ ማለት ሙሉ በሙሉ ኒቃቡን ሲቦ ለማለት ፈልገው ነው። ወኢነማ ሀዛ ይህ ቀውል ባዕድ ሰለፍ የከፍል ሰለፎች አባባል እንጂ የነብዩ ሐዲስ አይደለም። እንታሃ እዚህ ይጠናቀቃል። ማናቸው የሚያሉት ሸኹል እስላም ኢብኑ ተይሚያ ሸኹል እስላም ኢብኑ ተይሚያ ኒቃብ ላይ ያላቸው አቋም ላይ በጣም አድ ለዚህ ነው አሁን ሀጅ ላይ ነው የግድ ነብዩ አለይሂ ሰላቱ ወሰላም ኒቃቧን ተቃሚ ያሉት ግን እሳቸው አምጥተው አቺ ላይ እንኳን ራሱ ቻርጅ ትልበት ተካበት እያሉ ያሉ ይህን ያናግኑ ቀይም በጣም ያጠቃሉና በጣም ያጠቃሉ ያው ኺላፍ አለ በእነ ዑለማ የግድ ከኒቃብ ውስጥ ምንም ነገር የለም ማለትም አይደለም አለ ዑለማ ኒቃብ ይወስላል ምንም አለ ወዝም የሚልም አለ ወላኪን እብኑ ተይሚያና እብኑ ቀይም ናቸው በጣም ጫና ይሰሩ ቃለ አልዓላመቱ ኢብኑ ልቀይም ፊ ተህዚብ ሱነን ተህዚበ ሱነን የሚባለው ኪታባቸው ላይ እንዲህ ይላሉ። ኢብኑ ልቀይም ረሕመቱላሂ ዐለይህ ተህዚበ ሱነን የሚባለው ኪታባቸው ላይ ወለይሰ የለም አን ነቢዩ ሰለላሁ ዐለይሂ ወሰለም ከነቢዩ አልደረሰንም ይላሉ። አላቁ ኢብኑ ልቀይም ናቸው። አላቁ ሊቅ ኢብኑ ልቀይም ወለይሰ የለም አን ነቢዩ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም የለም ሐርፉ ዋሂድ ከአንድ ፊደል እንኳ አንድ ፊደል ትርጉም አለው ነው ከሊመቱ ዋሂዳ አንድ ቃል እንኳን የለም አይደለም ማለት ሐርፍ ዋሂድ አንድ ፊደል የለም ነገሩን በጣም እያሳበደ ፊደል ትርጉም አለ ግን ምንድነው ሐርፍ ዋሂድ አንድ ፊደል እንኳን የለም አልመጣም ከነብዩ ዐለይሂ ሰላቱ ወሰላም ምን የሚል ሐርፍ ዋሂድ አው ከሊመቱ ዋሂዳ አንድ ቃል እንኳን የለም። አንድ ቃል ከነብዩ አልመጣም። ምን የሚል ቢውጁቢ ከሽፍ المرأة وجهها የልጅ ፊቷን መግለጽ ይወጅብባታል በሐጅ ጊዜ አንድ እንኳን ነገር አልደረሰም። ከነብዩ የመጣ ነገር የለም። وليس የለም አኔ ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ አልመጣም። حرف واحد አንድ ቃል አልደረሰንም እያሉ ነው። ስለምን ስለምን የሚናገር بوجوب كشف المرأة ሴት ልጅ መግለጽ ይወጅብባታል። وجهها ፊቷን መቼ እንደ ኢህራም? በኢህራም ሰዓት የልጅ ፊቷን መግለጽ ይወጅብባታል የሚል አንድ ሐዲስ አልመጣም ከነብዩ حرف واحد ማለት አንድ ቃል አንድ ፊደል እንኳን መጣችን እሱ ነው የሚጠቁም ሐርፉ ዋሂድ ማለት በማዕና ከሊመቱ ዋሂዳ ሐርፍ አንድ ፊደል አንድ ፊደል አንድ ፊደል ብለን ከተረጎም ነው ነገሩን በጣም እንትን ለማለት ፈልገው ነው ተውኪድ ታኪድ ለማድረግ ፈልገው ነው ለማጠናከር አንድ ፊደል አልመጣም ይህን የሚጠቁም ሴቶች በ ኢሕራም ጊዜ ፊታቸውን መግለጥ ይወጅብባቸዋል የሚል አንድም ነገር አልደረሰንም እያሉ አንድ መልእክት አልመጣም። ውጁብ የከፍል መርአቱ ወጅሃ እንደ ኢሕራም ኢለ ነህየ ክልከላ ብቻ መጥቷል። ከምን ከምን አንን ኒቃብ ኒቃብን የሚከለክል መጥቷል። ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ውስጥ በተዘገበ ሐዲስ ምንድን ነው ያሉት? ላተንተቂቡል ሙሕሪመቱ ወላ ተልበሱል ቁፋዘይን ብለዋል። ኒቃብ መልበስ የለባትም ጓንትን መልበስ የለባትም ብለዋል። ስለዛ ግን ትቀይራለች ሌላ አትሸፍን ሳይሆን ያሉት በፊት ልብስ ተሰራንና በእጅ ልብስ ተሰራልን አትልበስ ነው ያሉት። ኢልአን ቃል እስከዚህ ቀጥሏል ብኑ ልቀይም ወቀድ ሰበተ ተረጋግጧል። አን አስማ ከአስማ ተረጋግጧል። አስማ ቢንት አቢ በከር የአቡበክር ልጅ አይሻ ታላቅ እንትናል። አን አስማ አነሃ ካነት ነበረች አስማ አስማ ነበረች ትገጢ ወጅሃሃ ፊቷን ተሸፍነው ነበር። ይሄ ሙሕሪመቱን ሀጃ አህርማ እያለ ፊቷን ተሸፍን ነበር። አስማ ቢንቱ አቢ በክር ማለት የአይሻ ምን ታደርግ ነበር? ካነት ፍቅጥ ትሸፍን ነበር። ወጂሃሃ ፊቷን ትሸፍነው ነበር። ወይሄ ሙሕሪመቱን ሐጅ አህርማ እያለ አስማ ቢንቱ አቢ በክር ማለት ገብቷችኋል ከኋላ ግልጽ ነው የቀራ ግልጽ ነው هي أسماء أسماء كانت نبلة تغطي وجهها في كان في شخص نبلة وهي محرمة حج حرم الجلد قاعد في الأسد من أسد من كاجن من مهد وقالت عائشة إنه سلين من نخبط إنه سلين مهجرة وقالت عائشة عائشة سلالد كان الركبان قال قصنوا بهم من باب الحجاب كان الركبان نجاري وسمن جرمي سنبرو የመሩ መዲና በእኛ ጠገብ ያልፉ ነበር ትላለች። እኛ ወደ መካ እየሄድን እያለ ከመዲና በአጠገባችን እነሱ ደግሞ ወደ መዲና እየመጡ እንተላለፍ ነበር። በዛን ሰዓት ከፊት ለፊታችን ይመጡብናል። እኛ ሐጅ ስለአህረም ነብዩ ጋር ነው ያለው። የነብዩ ሚስቶች ናቸው። ፊታቸውን ገልጸው ነው አብረው የሚመጡት። ንቃባቸውን ለምን ሐጅ አህርመዋል አይደል? ንቃብ አይለበስም ላይ። ንቃቡን አውጥተውት ፊታቸውን ገልጸው ነው እና አይሻ ወደ መካ እየሄዱ እያሉ ከፊት ለፊታችን መንገደኞች ይመጣሉ አለ። ካነ ሩክባኑ ነጋዴዎች ነበሩ። የመሩነ ቢና በእኛ ጠገብ ያልፋሉ። ወደ የት ያልፋሉ? እነዚህኞቹ የሚመጡት ወደ መዲና ነው የሚሄዱት። ነብዩና ሚስቶቻቸው ደግሞ ወደ መካ እየሄዱ ነው። ከፊት ለፊታችን ይመጡብናል። ልክ አካባቢያችን ስንደርስ ምን እናደርገዋለን አለች? ልብሳችን እንለቅና ፊታችንን እንዳያዩት እንሸፍናለን። ካለፍናቸው በኋላ እንደገና እንገልጸዋለን። ሙህሪም ናቸው፣ ሐጅ ካነ ሩክባኑ ነጋዴዎች ነበሩ። የመሩ መዲና በእኛ ጠገብ ያልፉ ነበር። ወነሕኑ እኛ ሙሕሪማቱን ሐጅ አህርመን ሳለ መዓ ነቢይ ሰለላሁ ዐለይሂ ወሰለም ከአላህ መላክተኛ ጋር ኢዛ ሐዘው ቢና በእኛ ትክክል ሲደርሱ ፊት ለፊታችን ሲደርሱ ምኖቹ ምኖቹ ነጋዴዎቹ ማለት ነው። ወዴት ነው የሚሄዱ ነጋዴዎች? ወደ ላይ ወዴት ነው የሚሄዱ? ወደ መዲና እሺ ነብዩ ወዴት እየሄዱ ነው ወደ መካ ሊተላለፉ ማለት ነው ፈኢዛ ሀደው ቢና በእኛ ትክክል ሲደርሱ ከደለት ኢሕዳና አንዳችን ትለቅ ነበረ ጅልባባሃ ጅልባቧን ትለቀው ነበር መከናነቢዋን ትለቀው ነበር አላወጅህሃ በፊቷ ላይ ፈኢዛ ጃወዝና ካለፍናቸው በኋላ ከሸፍና ፊታችንን እንገልጽ ነበር ስላለች ጀልባቡ ምንድነው ተባብለናል። አብደላህ ብን መስዑድ ፈሰረው ጀላቢቢሂን የሚለው ምን ማለት ነው ያለው? ምን ነበረ መከናነቢያ ምን ያለበት ነው ያለው ጀልባቡ ከላይ አብሮት ምን የተሰራበት የሚለቀቅ ነገር እንደዚህ የተሰራበት ሰዓቶች ይለብሱታል ብቻ ሰዓቶች ያለ በጣም ይጠቀሙታል። ይቃል እኮ ለይሻ ታቁ አለ ቀልብ ትሳሉ የሻዕን ቀልብ ትሳሉ ሰዓቶች በተለይ ሲጅስታን የሚባሉት እንትን የሚሏቸው አላቸው ጀልባቡ ጋር የተሰራ ነው አብሮ ኒቃቡ ለብቻው አይደለም እነሱ አንድ ላይ የተሰራ ነው አያቱላህ ሲጅስታን አቂዳቸው በጣም ካን ሩክባን ነጋዴዎች ነበሩ የሙሩነ ቢና በእኛ ጠገብ ያልፉ ነበር። ወነሕኑ እኛ ሙሕሪማቱን ሐጅ አህረመን ጋር እየተጓዝን እያለን መዓ ነቢ ሰለላሁ ዐለይሂ ወሰለም ከአላህ መላክተኝ ነበር። ፈኢዛ ሐዘው አቅጣጫ ትክክል ሲሆን ቢና በእኛ አቅጣጫ ሲደርሱ ተደለቅ ትለቅ ነበር። ኢሕዳና እያንዳንዳችን ማለት ነው ከእኛ ከሴቶች ጅልባባሃ ጀልባቧን ትለቀዋለች፣ አላውጅሃ በፊቷ ላይ ትለቀዋለች። ኢዛ ጃወዝና ካለፍናቸው በኋላ ነጋዴዎችን ፈጠትና ፊታችንን እንገልጻለን። ምን ስለሆኑ ነው? ሙህሪም ስለሆኑ ነው ፊታቸውን መግለጽ ያስፈልጋቸው። አለበለዚያ ዝም ብሎ ነበር። ወከራ አቡ ዳውድ አቡ ዳውድ ዘግቦታል። ኢንተሃ የብኑ ቀይም ተህዚበት ሱነን ላይ የዘገቡት ወስከጅ ይጠናቀቃል። ፈዕለሚ እወቂ፣ እኒህ ደግሞ ሸኹ ናቸው፣ ራስ ፈውዛን ናቸው። ፈዕለሚ እወቂ አየቱሃል ሙስሊማ፣ አንቺ ሙስሊም እህቴ ሆይ አልሙሕሪመቱ አንቺ ኢህራም ያሐረምሽው ሐጅ ያሐረምሽው ሙስሊም እህቴ ሆይ አነኪ አንቺ መምኑዓቱን ተከልከለሻል። እወቂ ተከልከለሻል ምን ሚን ተግጥየትል ወጅህ ፊትሽን እንዳሸፍኝ ተከልክለሻል። ወለከፈይኒ ሁለት መዳፍሽንም እንዳሸፍኝ በጓንት ተከልክለሻል። ቢማ ኺጠ ለሁማ ለነሱ ተብሎ በተሰፋ ለምን ተብሎ ለእጅ ተብሎ ለብቻው በተሰፋና ለፊት ተብሎ በተሰፋ ነገር ተከልክለሻል። بما خيط በተሰፋ ነገር لهما ለእጅሽና ለፊትሽ ተብሎ በተሰፋ ለየብቻ ማለት ነው። አብሮ ተያይዞ የተሰፋ ከሆነ ግን هذا هو الذي كانت تلبسه امرأة الصحابيات من لبسته ይህንን ነበር ትለብስ የነበረው እና አስማ ቢንቱ አቢ በከር እነ አኢሻ ቢንቱ አቢ በከር تعلمي أيتها المسلمة المحرمة أنت محرمة في أهد وغي أنك ممنوعة تكلكلتا من تغطية الوجه فتسم لا تسمي تكلكلتا والكفين ولست مدافش من دا شفيني تكلكلتا من مالك أه؟ نبي من نبر عليه ሐዲሱን ሐዲሱን ቡኻሪ የዘገበውን ሐዲስ አምሳ ጊዜ እኮ ይሆናል የዘረዘረው እ ነብዩ ምን አሉ? ምን ብለው ከለከሉ ሴቶችን ሙህሪም አንድ ሐጅ ያረመ ሴት ምን ብለው ከለከሏል? ላ ተንተቂቡል መርአቱ ወላ ተልበሱል ቁፋዘይን ወላ ተልበሱል ቁፋዘይን ብለዋል። تعلمي أيتها المسلمة المحرمة أنك ممنوعة تكلكلتا من تغطية الوجه في كما شفننا والكفين لما داخل كما ቢማ ኸይጧ ለነሱ ተብሎ በተሰጣ ኻሷ ብቻ ለነሱ ብቻ ለእጅም ለብቻው ለፊትም ለብቻው የተሰፋን ነገር ቡርቁዕም ይሁን ኒቃብ ቡርቁዕ ምንድን ነው? ጭንብል ማለት ነው። ጭንብልም ይሁን ኒቃብ ተከልክሏል። ክልክል ነው። ሀጅ ላይ ክልክል ነው። ከኒቃቢ ኒቃብንና ወልቁፋዜን ሁለት ጓንቶችን ይመስል ተከልክለሻል። ለምን ተብለው የተሰፉ ናቸው? አላ ቀድሪ ልዑዱ የተከፋን ነው የተከለከለው። አላ ቀድሪ ልዑዱ አብሮ የተያያዘን ግን ችግር የለም። ጀልባቡ ሚን ጀላቢቢህነ ስንል ጀልባቡ ላይ ምን አለ? ጀልባቡ ላይ ምን አለበት? የሚለቀቅ ልብስ አለው። እንደዚህ ትርፍ ነው። ይህንን ይለብሱትና ከዚህ ረጅም አለ እንደዚህ ይወጣል። ያንን በፊታቸው ላይ ይለብሱታል። ችግር የለም። ስስ ልብስ አለች፣ በጣም ስስ። እዚህ ሰውነታቸው ላይ እናድፈው ወፍራሙ እንትኑ ማለት ነው ልብስ አፍ ላይ ደግሞ በፊታቸው ላይ የሚለጥፋት በጣም የሳሳች ናት። እንዳይከለክላቸው ማለት ነው። ምናምን ያንን ይለቁታል ወይ ደግሞ አይነንትን ይደረግታል። እንደዛ ነው የሚጠቀሙት። ወአነሁ የጅቡ አለይኪ ግን ይወጅብብሻል ይላሉ። ፈትሩ ወጅሂኪ ፊትሽን መሸፈኑና ወከፈይኪ ሁለት መዳፎችሽን አን ከወንዶች ደብቂያቸው ገይረል መሐል ዘመድ ካልሆኑት ዘመዶች ዘመድ ካልሆኑት ወንዶች ደብቂው ቢኺማሪኪ በሻርብሽም ይሁን وثوبك በሌላም ልብስሽም ይሁን ወነሑሂማ እነሱን በመሳሰለ ሌላም በሚፈጠር አሐጁ ላይ ከሐጁ فيه خلاف አለ ብያችኋለሁ። ሼኹል አልባኒ የለም ኒቃብ አይወጅብም ብለዋል። ወላኪን አክሰሩል ዑለማ ይወጅባልና ይወጅባል ያለውን ይይዛል። አሐጁ ላይ ደግሞ more በጣም ኸላፉ ደግሞ ይበዛል። አሐጁ ላይ ደግሞ በጣም ይበዛል። ሐጁ ላይ አይ ኒቃብ ይቀርባቸው እብኑ ተይሚያና እብኑ ልቀይም መከተል ይወጅብባታል ያሉት በምን ቢገይር ኒቃቢ ወልቁፋዘይን ከሁለት ጓንትና ከኒቃብ ውጭ ባለ ነገር ሌላ ነገር ታልብሰ ይላሉ ኢብኑ ተይሚያና ኢብኑ ተይሚያ ومن العلماء من أيدوا هذا ودقفاتوا أبو فوزان المثلنا أن أسيمين المثل يدقفاتوا أن ابن بازين المثل شيخ الألباني إن كان حج لا يعلم من لا يتقوموا አይወጅብም ነው ያሉት ምን ላይ ሀታ ውጭ ላይ ገበያ መካከል ራሱ መልበስ አይወጅባት ይላል። ወላኪን ከኋላ ቀጥተነዋል አይደል? ይሄን ማአከውኒ ቀውሊህም መርጁሐን ከመሆኑ ጋር ምን ብለው ነበር የቀየሩት? ምን ብለው ነው የቀየሩት? እንደ አምልክ ይችላል መጨቃጨቂያ አይደለም። መልበስ የፈለገ ይለብሳል፣ ያለበሰ ደግሞ አይለብስም። ካለበሽ ወንጀለኛ ነች የሚባል ዓለም ውስጥ እንደዚህ አይነት ርዮት ዓለም ውስጥ እንዳትገቡ። መጨቃጨቂያ ነጥብ አይደለም። የፈለገ ለአላህ ያለ ይለብሳል። ያለበሰውን ደግሞ የበታች አድርጎ ማየት አያስፈቀድም። እዛ አይፈቀድም። ሰላት ውስጥ መተርክ ጭቅጭቆችን የሚገባበት አይደለም። ይሄ ነገር ምንጊዜም እንደዛ አድርጋችሁ መስራት አለባችሁ። ሰላት ሲቀራ ሰላት ያለበት ነጥብ ሲቀራ ሰላቱን አታዳም። አሁን ትንሽ ሴት በቃ ለሰላት ተባለ አልተባለ ምናምን ለማለት እንደዛ አይደለም። ዒልም እኮ ብትገባ እያለ ሲቡጡኒል ኩቱብ አራቱን መዛሀብ ብቻ አራት አይነት አካሄዱን የምትሄደው ሻፊዕያ መዛሀብ ስቀራ ከሻፊዕያ ጋር የግድ መደባደብ አለብህ እንዴ? የለም። እንደ ዒልም ቅራ፣ እንደ ዒልም ትቀረዋለህ፣ እንደ ዒልም ትማረዋለህ፣ እንደ ዒልም ትማረዋለህ። የፈለግሽውን ኒቃብ ከለበስሽ ልበሽው፣ ያለበሰችውን ግን አንቺ የወረድሽ ነሽ እንደዚህ ነሽ ተብሎ ጭቅጭቅ ውስጥ መግባት አያስፈልግም። ኺላፉን በይነል ዑለማ ያለበት ስለሆነ ባህረን ነው እጅግ በጣም ቅያምት ነው ያለ። እንደዚህ አይነት የሚሰሩት ውስጥ እንዳያስገቡ አደራ። አንዳንድ የሚሰማው ነገር ስላለ ሊቃቢ ይወጅባል ተባለ። በቃ ጉድ ነው። አጂ አጂ አጂ ትልቅ ተይዞ ይሄዳል። በጣም ጅልነት እኮ እንደዚህ አይነት ሰው መጀመሪያ ዒልም ውስጥ የሚገባ ሰው አይደለም። ጭቅጭቅም ብቻ ይዞ የሚወጣ ሰው አይጠቅም ለእስላም። እንደዚህ አይነት ይህ ንትርክ ለመስጠት ብቻ የሚመጣ ወይ አይገባውም። ጭራቱ በቃ የሚያዳምጠው ክላስ ያለባትን ብቻ አይደለም ሲነገረ ሀዳ ራጅህ ሀዳ መርጅህ እየተባለ ይነገራል። ለበሽ ከለበሰች ትልበስ፣ ካለበሰች መልበስ አለብሽ፣ ካልለበሽ አንቺ ወጥሻል አይባልም። ብዙ አይነት ሁክሞች እንዳትገቡ ኺላፍ መፍጠሪያ አድርጎ ማለት ነው። ዑለማ ስንት ሰናት የተጨቃጨቀበት ነው። ታላላቅ አካቢረል ዑለማ ይሆኑ እነሱ ተነታረኩበትን እኛ እዚህ መፍትሄ ልንሰጠው አይደለም እኮ ግን እንደ ኺላፍ እንቀረዋለን። የምትቀራው እያንዳንዱ ባብ ኺላፍ አለበት። እያንዳንዱ ባብ እያንዳንዱ ባብ ኺላፍ አለበት። ኺላፉን የምትነግድና የምታይ ከሆነ ግን እንዲህ አውጥተው ልጆች አሉ። እንደዛ አይነት ስላለ ነው ወላሂ በጣም ያጋጠመኝ ነገር። ኒቃቧን ብቻ ኒቃብ ይወጅባል እኮ ተባለ ብሎ እዛ ሌላ ቦታ ላይ ይሸዋል አይባልም። ወጅ ይወጅባል አይደል ይወጅባልም ተብሏል አይወጅም ተብሏል። ይወጅባል ያለውን راجح ሀዲስ ከነገርኩ ሀዛ ሸእኒ አበል ሐዲስ ሐዲሱን አዚዝ እንትን ካልኩ እኔ ነኝ የተረዳሁት ሙስጠፋ አለ እንጂ ሌላ ሰው አለ ብለህ አይደለም ግብቻ አይደለም። እንደዚህ አይነት ጭቅጭቆች እንዳትገቡ እኔ በኒቃብ ዙሪያ በጣም ብዙ ነገር ነው አንበሳ የፈለገ ይብለው፣ አንበሳ ያልፈለገ ደግሞ ግን ይዛችሁ ይሁን ምን ይሰራልና ኸላችን ስንት ኺላፍ አለ። ቀውጥ ኺላፍ እኮ ነው ያለው። እምንቀራው እያንዳንዱ ርዕስ ላይ ኺላፍ አለበት። እያንዳንዱ ርዕስ ላይ ኺላፍ አለ። እምንቀራው እንደ ኺላፍ አይደለም አይታችሁ ስትቀሩ ስትቀሩ ስንት ራስ ይቅሩ ስንት ራስ ይቅሩ የሆነ ረጋ ባለ መንፈስ ቅሩትና አንብበህ መረዳት ያለብን ትረዳለህ። ኪታብ እንድትሞጠል እኮ ነው፣ ሌላ ዝሙት እንድትሆን አይደለም። ኪታብ ትሞጠላለህ። አረብያውን ከቻልከው በኋላ እየሞጠልክ መከተል ያለብን ትከተላለህ። አህባሽ ብቻ እንዳትሆን ገባ تعلمي أيتها المسلمة المحرمة عفوا تعلمي أيتها المسلمة المحرمة أنك ممنوعة من تغطية الوجه والكفين ወአነሁ ነገሩ ይህን ይመስላል ለአፍለ ሊወድዕ ሸይእን ለአፍለ መሰረት የለውም ሊወድዕ ሸይእን የሆነን ነገር ለማስቀመጥ የርፍዑ ለገይጣአ ሽፋኑን ነገር ከፍ የሚያደርግላት ከስር መልበስ አለባት አይባልም። አሞላለስ ክፍል ወጂ ፊቷን እንዳይነካ ፊቷን እንዳይነካ ምን ታድርግ ብላ ኒቃቡን ታወጣዋለች አይደል? ስለ ኒቃቡ ሌላ ምን ትተካለች? ሻርብ ነገር ትተካለች ብለናል። እላይ ራሱ ተነግሯል። وأنه يجب عليك ستر وجهك ፊትሽን መሸፈን وكفيك መዳፍሽን عن الرجال ከወንዶች غير المحارم ሸፍን ብለዋል። በኺማሪኪ ወይ በሻርብሽ ሸፍኝ፣ ወተውቢኪ በልብስሽ ካፍዎች እንዳለ ምንድን ነው የሚያደርጉት? ሰከንድ ሸፍን የሚያደርጓት ሴቷል። ستر وجهك ፊትሽን وكفيك መዳፍሽን አንቺ እያሉ ነው የሚያናግሩት። عن الرجال غير المحارم ዘመድ ካልሆኑ ወንዶችሽ ተደበቂ፣ በኺማሪኪ በሻርብሽ وثوبك በልብስሽ ونحوهما ብለናል። ከዚህ ላይ በመነሳት ምን ትላላችሁ? وأنه لا أصل لا أصل መሰረት የለውም ሊወድዒ ሸይን የሆነ ነገር ታስቀምጥ የሚል የለውም። ሊወድዒ ሸይን የርፈዑል ጊጣአ ሽፋኑን ወይንም ደግሞ ከላይ የምትለቀውን ነገር የሚያርቅላት አሞላመሰትል ወጅ ፊቷን እንዳይነካ የሚያርቅላት ነገር አታስቀምጥ። ላ ቢወድዒ ዑድን እንጨት በማስቀመጥ የሚሆን ወላ ኢማመትን ከስር በመጠምጠም የሚሆን ወላ ቢየድ ወላ ገይሪሃ ሌላም እጅን ይመስል ከስራ አስገብታ ተወጥረው ፊቷን እንዳይነቃ የምትለቀው ሻር የምትለቀው ሻር አይባልም። ቅድም የቀራ ነው ገብቷችኋል አይደል? ሻርቡን ተለቀዋለች በፊቷ ላይ ስትለቀው ፊቷና ሻርቧ እንዳይገናኝ ምን ማድረግ ይወጅባታል አይባልም። መሰረት የለውም በሐዲስ ምን ተጠምጥም ከስር ወይ ደግሞ እንጨት ታድርግ ወይንም በእጇ ተወጥረው የአይነት ስቃይ የለም በሴት ላይ እንደዛ አትታዘዝ። በልብሷን ዝም ብላ ተልቀቆ ፊቷን እንካትብል። ወንድ ልጅ ቢሆን ግን ራሱን አይቷል። ሌላ ግልጽ ነው። ግልጽ ነው አይደል? የጁዙ ሊልመርአቲ አንተልበሰ የጁዙ ሊልመርአ ለሴት ልጅ ይበቃላታል። አንተልበሰ ልትለብስ ይበቃል። ካለ ኢሕራሚሃ በኢሕራም ሰዓቷ ልትለብስ ይበቃላታል። ማሻአት የፈለገችው ምን አልመላቢስ ልብሶች አኒሳእያ የሴት ልብስ የፈለገችውን መልበስ ትችላለች። ወንድ ልጅ ግን የፈለገውን የሚለብሰው አይደለም። የኢህራም ልብስ አለ፣ የኢህራም ልብስ አለ ወንድ ልጅ። ሴት ወንድ ልጅ ሱሪ የማይለብስም ጀለቢያ የማይለብስም የማያደርግም ኮፍያ የማያደርግም የአካባቢ ልብስ ጃኬት የማይለብስም ሸሚዝ የማይለብስም ምንና ምንድን ነው ይፈቀድለት? ኢህራም ያደረገ አይታችሁ አታውቁም እ አይታችሁ አታውቁም ይሆናል አጃረም ها؟ من؟ አይ ለልከር ፓንት መልበስ አይችልም ወይ? ይለልካል ልጆች የጁዙ ሊልመርአ ለሴት ልጅ ይፈቀድላታል። አንተልበሰ ልትለብስ ሐለ ኢሕራሚሃ በኢሕራሟ ሰዓት ልትለብስ ማ ሰዓት የፈቀደችው ምንል መላሪስ ልብስ አኒሳእያ የሴት ልብስ የሴት ልብስ የፈለገችው የሴት ልብስ ከተባለ ባይሆን በሸሪዓው ሚዛን የሴት ልብስ እኛ የሴት የምንለው አይደለም። በእኛ የሴት የምንለው ሳይሆን በሸሪዓው የሴት በሸሪዓው የሴት ልብስ ማለት ነው። በሸሪዓው የሴት ልብስ መልበስ ትችላለች። የታለ ሸሪዓው እንዳትል ከኋላ ቀርተናል። እሺ ከኋላ ቀርተናል። የሴት ልጅ የሴት ልብስ የሚባለው ቃሪያ ሱሪ ያለ አይደል? የሴት ማን <laughs> የሴት አይባልም። እሱ የሴት አይደለም። በሸሪዓው ሳይሆን የሴት በማን የሴት በሰዎች ሚዛን የሴት አይደለም። ማሻአት ሚነል መላቢስ የፈለገችውን ልብስ ትልበስ። የሴቶች ልብስ በሸሪዓ አለፊ ይህ ልብስ ليس فيها زينة ከሌለበት ትልበሰው አይሁድ የሰዎችን እይታ እንዳይሰጥ ጥንቃቄ ታድርጉ። አንተ ፊትናው እጅግ በጣምና በጣም ዘግናኝ ስለሆነ ኡማውን ያወረዱት በሴቶች ስለሆነ ነው። በሴቶች ጥመት ነው ያወረዱት። ለዚህ ስለሆነ ነው እጅግ በጣም ዑለማዎች ትኩረት የሚሰጡት ሂጃብ የሚባለው ነገር ነው። ليس فيها زينة ጌጥ የሌለበት ولا مشابهة መመሳሰል የሌለበት ሊመላቢስ ሪጃል ከወንዶች ልብስ ጋር የማይመሳሰል ልብስ ትልበስ። ወለይሰ በይቀተን ጠባብ ልብስ እንዳትለብስ ተፍይቱ የምታሳብቅ የምትገልጽ ሐጅመ አዕባኢሃ የሰውነቷን ቅርጽ ናት። ባይሆን ዚና ጌጥ ያለበት እንዳይሆን የወንዶችን እይታ የሚስብ ትኩረት ውስጥ የሚከታት ማለት ነው። ወላ ሙሻባሃ ተመሳሳይ ያለ እንዳይሆን ተመሳሳይ እንደሆነ በመላቢስ ሪጃል ከወንዶች ልብስ ጋር የሚመሳሰል እንደሆነ ይህ መስፈሰል ወለይሰት በይቃ ጠባብ አትሁን ብቻ የሴቶችን ልብስ መልበስ ትችላለች። ጌጥ የሌለበት ከወንዶች ልብስ የማይመሳሰል ወለይሰት በይቃ ጠባብ ያልሆነ ልብስ ጠባብ ያልሆነ ልብስ ተፊፉ የሚገልጽ ማለት ነው፣ የሚያሳይ ሀጅመ አዕባኢሃ የሰውነቷን ቅርጽ የሚያወጣ ይሄ ዳለዋና ዳለዋ እንዳይወጣ ማለት ነው። እንደዚህ አይነት እንዳይወጣ ወላ ሸፋፋ ምን ነበር ሸፋፋ ቀርተነዋል እኮ ሸፋፋ ማለት ምን ነበር ሸፋፋ ምንድነው ሸፋፋ እ ዘርዛራ ላይ ዘርዛራ እንዳይሆን ወላ ሸፋፋ ዘርዛራ እንዳይሆን ላተስሩ ማወራአሃ ከኋላ ያለውን የማይደብቅ ማለት ነው። ከኋላ ያለውን ከልብሱ ጀርባ ያለው ቀዩ ቀይነቷ ቀይምነቷ የሚያሳብቅ ልብስ ከሆነ ዘርዛራ ልብስ ይለብሳለች። ሳጠራ የሚመስል ልብስ ይለብሳለች አይደል? እንደዚህ ዘርዛራ ይሆናል ሲሰራ በጌጥ ብሎ የሚለብስ እንኳን ላይ በጣም ዘር እንትን ያለ የተራራቀ ሰውነታቸው ላይ ልብስ ያለ እንደዚህ አይነት መልበስ የለባትም። ወላ ሸፋፋ ዘርዛራ ልብስ እንዳትል ላተስሩ የማትሰትር ልብስ ማወራአሃ ከልብስ ጀርባ ያለውን ሰውነት ወለይሰት ያልሆነ ልብስ ደግሞ ቀሲራ አጭር ልብስ እንዳይሆን ተንሐሲሩ የሚሰበሰብ አርጅ ላይሃ ከእግሯ የሚሰበሰብ ስትራመድ ቀደሟን የሚወጣ ተንሐሲሩ ማለት ምንድነው? የሚሰበሰብ ማለት ነው። ስትሄድ ትራመዱ። አጭር ልብስ ከሆነ እኮ ምን ያደርጋሉ? ኡሙ ሰለማ ጠይቃቸዋለች ብዙ ጊዜ እንዴት አድርግ ሴት ልጅ ልብሷ ሊነጀስባት ይችላል? አንድ ስንዝር ትልቅ ነብዩ አለይሂ ሰላቱ ወሰለም ለኡሙ ሰለማ ይነግሯል። መሬት ላይ አንድ ስንዝር ይተረፋል። ኦ አንድ ስንዝርማ ከሆነ እግሯን ስታራር ስትወጥረው እግሯን ይነሳና ቀደሟ ይታያል አለች። ነብዩ አለይሂ ሰላቱ ወሰለም እሺ፣ መሬት ላይ አንድ ክንድ ትልቅ የሚነጀሰው ምን ይሆናል? እዛው አፈር ራሱ ያጠራዋል። ችግር የለም ማለት አሁን አንድ ስንዝ አንድ ክንድ መሬት ላይ ኡሙ ሰለማ አንድ ስንዝርን ተቃወመች። አንድ ስንዝርን መሬት ላይ አንድ ክንድ ይሁን አሉ። ይህንን አድርገው አይሄዱም ማለት የግድ ምን ይተካል ቦታው ላይ ካልሲ ይለካል ማለት እንደዚህ አድርገው ይህን ይንቀሳቀሱ ማለት አይደለም። ሌላ ነገር ከተገኘ እሱንም ይተካ ተገኝቷል ደግሞ ካልሲ ይለካሉ። አይሁን ካልሲ እንደሆነ የግሯን ቅርጽ ነው። አጭር ብለው ደግሞ እስከ ድረስ ይለብሷታል። እስከ ቁርጭምጭሚት ተለብሱና ጀልባቡ ከመካከል እንትን ላይ ባታቸው ላይ ይወጣል። ቁርጥ የሚጥንታቸው ላይ ደግሞ ካልሲ ይቀራል። መካከል ላይ ቀይና ቀይምነት ሊመጣ ይችላል። እንደዛ መሆን የለበትም። ምንም የተፈለገው ረዘም ያለ ካልሲ ትልበት ወይ ደግሞ ጀልባቡን ዝቅት አድርጎ መመጠን ነው። ዋና ሸሪዓዋን ተጠንቅቀን ካደረግናት ኢንሻአላህ አይከብድም። ኒቃቡን ለብሰውታል፣ ጀልባቡን ለብሰውታል። ትንሽ ናት የቀረቻችን፣ ጥንቃቄ ማድረግ ይቻላል። አልሐምዱሊላህ በጣም በጣም የሚያስደስት ነው። በጣም በጣም ወለይፈት ጠፊራ አጭር ልብስ ላይሆን የምትለብሰው ተነሐሲሩ የሚሰበሰብ ልብስ አሪጅለይሃ ከእግሯ የሚሰበሰብ ልብስ መሆን የለበትም ስትንቀሳቀስ ማለት ነው። አው የደይሃ ወይ እጅ ከእጇም እንደዚሁ እጇም ላይ አጭር አታድርገው። ጀልባቡ እዚህ ከሆነ ስታወጣ እጇ ከዚህ ድረስ የሚወጣ ከሆነ ጥሩ አይደለም። ለምን ይህ ራሱ ጌጧ አንተ አምባሯን መዋያን ማየት ማለት ቀለበቷ ማየት ማለት እንትን ነው አይደለም ምንድን ነው ቀለበቱ ይሄ ጌጣጌጡ ራሱ መታየት የለበትም። ይሄ እንኳ ራሱ ጌጣጌጥ ባይኖረው እንኳን የሰውነቷ እንትን መታየት የለበትም። ቀለበቱ እንዳይወጣ ማለት ነው። ይሄ አጭር መሆን የለበትም። አጭር መሆን የለበትም። ረዘም ያለ እጅጌ ወጣ ያለ መሆን ያለበት ለጓንት ይደረግበታል። አው የደይሃ ወይ ሁለት እጆቿን በተኮኑ ይሁን ልብሷ ባፊያ ረጅም ይሁን ልብሱ ከታችም ረጅም ከእጇም በኩል ረጅም ይሁን ባፊያ ቀጥተነዋል አይደል? በአፊያ ይሁን ከፊፋ ምንድነው ከፊፋ ቀርተነዋል ባለፈው ከፊፍ ምን ነበር ከፊፍ ምን ነበር ሸፋፋ ምንድን ነው የዘርዛራ ተቃራኒ ምንድን ነው የዘርዛራ ተቃራኒ ምንድን ነው አማርኛው ንገረኝ ወፍራም ነው። ዋሲዓ ዋሲዓ ምን ማለት ነው? ሰፊ የምን ተቃራኒ ነው? እሺ አረብያው ምንድን ነው? የዚህ ተቃራኒ የዋሲዕ ተቃራኒ የአረብያ ቃል ምንድን ነው? መየቅ ማሻአላህ አቤት ለውጥ አቤት ለውጥ ውጭ ነው እንዴ ዶይቅን አወቃችሁ እሺ ቃለ ኢብኑል ሙንዚር ኢብኑል ሙንዚር ይላሉ ማሻአላ ወአጅማዕ አህሉል ዒልም እያሸፍኩ አይደለም ሁሉም እኮ ነው ያለው እሺ ቃል እብኑል ሙንዚር እብኑል ሙንዚር ምን ይላሉ? ወአጅማ አህሉል ዒልም ሊቃውንቶች ተስማምተዋል። በተኩኑ ልብሷ መሆን አለበት ባፊያ ረጅም፣ ከሲፋ ወፍራም ደንዳና ልብስ፣ ዋሲዓ ሰፊ። ሁሉም ተሟላል። ስለ ሂጃብ ላይ በቃ ረጅም ሰፊ ወፈር ያለ ልብስ መሆን አለበት። ሰውነቷ ላይ የሚለጠፍ መሆን የለበትም ማለት ሰፊም ሆኖ እኮ የሚለጠፍ ከሆነ ቅርጿን ከማውጣት እንትን አይደለም ሰውነቷ ላይ የሚለጠፍ ከሆነ ማንነቷን ሸፎን ይነግረናል። ቃለ እብኑል ሙንዚር እብኑል ሙንዚር ምን ይላሉ? وأجمع أهل العلم ሊቃውንቶች ሁሉ ተስማምተዋል። على أن للمحرمة ለአንዲት ሐጅ ለሐረመይ ሴት لبس القمص ቀሚሶችን መልበስ ትችላለች። قمص ማለት የቀሚስ plural ነው። ቀሚስ جمع قميص قمص ቀሚሶችን መልበስ ትችላለች። والدروع ቀሚሶች ናቸው፣ የቀሚስ አይነት ነው። ድሩዕ ዙሩዕ መልበስ ዝርዓን መልበስ ትችላለች። والسراويلات ሱሪ መልበስ ትችላለች ሴት ልጅ። والخمر መጣፊያ ጉፋድን መልበስ ትችላለች። ሻርፕን ወልኺፋት ሽፍን ጫማን መልበስ ትችላለች። ሊቃውንት ሁሉ ተስማምቷል በዚህ ላይ ሱሪ መልበስም ትችላለች። ለአይሻ ገዝቶላታል ትችላለች። ከምን ስር የምትለብሰው ማለት ነው? ሱሪውን ብቻ ለብሳ አይደለም የምትሄድ ከምን ስር የምንለብሰው ማለት ነው? ለማንኛውም ገብታችኋል። ቁሙስ መልበስ ትችላለች። ውድሩ ድርዓንም እንደዚሁ መልበስ ትችላለች። ሰራዊላት ላይ ባይሆን ምን ላይ መመሳሰል የለባትም። ከወንድ ጋር የሚመሳሰል መሆን የለበትም። ሁለተኛ ከበቃያ ሴቶች ጋር የሚመሳሰል መሆን የለበትም። ከመጥፎ ሴቶች አለባበስ ጋር መመሳሰል የለበትም። የምትለብሰው ሱሪ ሰራዊሉ ሱትራ እንዲኖረው ነው ከስም ረስተዋል። ወልኹሙር ኹሙር ምንድነው ኹሙር እ ሻርቦች ማለት ነው የ خمار plural አለ ኹሙር ወልኺፋፍ ሽፍን ጫማ نعل ከሆነ ነጠላ ጫማ ነው የሚሆነው ወንድ ልጅ የሚለብሰው ማለት ነው نعل ከሆነ ነጠላ ጫማ ነው የሚሆነው خمر ከሆነ ደግሞ እንትን ኺፋፍ ከሆነ ሽፍን ጫማ ነው የሚሆነው انتهى እዚህ ይጠናቀቃል ሚነል መጉኒ ከሙግኒ ነው የተወሰደው ولا يتعين عليها አይወጅብባትም أن تلبس لونا معينا ولا يتعين عليها بالكتج لا يوجب تعين مالت بمعنى وجب مالت ولا يتعين عليها يوجب باتم كتلي በሐጅ ጊዜ أن تلبس ልትለብስ ለውነ ሙዓየነን የተወሰነ color ወይ አረንጓዴ color ወይ ጥቁር ወይ ቀይ ወይ ነጭ ተብሎ የተወሰነ ገደብ ያለው color የለም። أن تلبس ልትለብስ ለውነ ሙዓየነን የተወሰነ ከለር ሚነስያር ከርም አልአክበሪ ግሪኒን መስል አረንጓዴ ሊመስል ከላፍዷል አረንጓዴ ልብስ ትልብስ አይባልም። አረንጓዴ ከለር ያለው ወይ ነጭ ልብስ ትልብስ አይባልም። ወይ ጥቁር ልብስ መልበስ አለባቸው አይባልም። ለምን ሙዓየን የለም خلاص وانما تلبس የምትለብሰው ማሻአት የፈለገች የተመቻተ من الالوان ككلام المختصة بالنساء በሴቶች የተለየ ከለር ካለ ትልበስ ምን ችግር የለም بالنساء احمر ቀይ የሚሆን አክበር አረንጓዴ የሚሆን አስወድ ጥቁር የሚሆን እስተብቻችን ትልበስ በሀጅ ጊዜ ነው። ከሀጅ ውጭማ ምን አውላ ይታወቃል። የፈለገችውን ከለር መልበስ ትችላለች። ባይሆን እይታ እንዳይስብባት ትኩረት የሚከፋት ነገር በርቀት የው መጣች የሚያስብል ነገር ማድረግ ነው። ቀይ ጀልባ በጣም ይቻላል ይቻላል። ምን ትኩረት በሩቅ ይታያል ምንድን እኛም ደግሞ በሩቅ ማየት የለብንም። አሁን የትግ የፈለግነው የምናይማ ከሆነ አይነት ይሻላል። አልክ ነገሩ ትክክል ነው ማለት ጥያቄ አህመር ቀይ ትኩረት ይፈታል አይደል? ወንድንም እኮ ትኩረት ይፈታል። በርቀት ይታያል፣ ይታይ ችግር የለም። ወኢነማ ተልበሱ የምትለብሰው ما شاءت من الألوان የፈቀደችውን color ነው። المختصة بالنساء በሴቶች የተለየ أحمر ቀይም ይሁን أو أخضر አረንጓዴም ይሁን أو أسود ጥቁርም ይሁን መልበስ ትችላለች። ويجوز لها ይፈቀድላታል ለሴት ልጅ أن تستبدلها ልትቀይር ትችላለች። بغيرها በሌላ color إذا أرادت ከፈለገች ሌላ color መቀየር ትችላለች። ዛሬ ቀይ ጀልባብ፣ ነገ ጥቁር ጀልባብ፣ ተነገዳ ደግሞ የሆነ ብሉ ብላል የፈለገች መልበስ ትችላለች። የፈለገች መቀየር ትችላለች። ታትል ሐጅ ነው ኸሪጀ ልሐጅ ነው ምንባሉ ምንችግር ተባልኮናል አሁን ዚና ያለበት እገኝ ጀልባቡ ላይ ወይም ሪቃቡ ላይ ጨሌ ምናምን የመሳሰሉት ከውጭ ላይ ማጌጥ አለ አይደል? ይሄ አይፈቀድም። ወይ ደግሞ ከለሩ በጣም የሚያምር መጣን እንደዛ አይነት እንጂ color ችግር የለም። color ኡ ላይ ይሄን ምናምን ጌጣጌጥ ያደርጉበታል። መስመር መስመር የሆነ ነገር ብቻ ያደርጉበታል። እንዲስብ እይታን እንዲስብ አድርገው ያንን ነገር እሱ ላይ ብቻ እንትን አትበል። እሱን አትምረጥ እንጂ አንድ አይነት ወጥ color ችግር የለም። ዝጉርጉራቻል እ ግልጽ ነው። ተባልተናል። ጨምራለሁ ወይ ሰኑልሃ ለሴት ልጅ ሱና ነው ይወደድላታል። أن تلبي ከልቢ አልቻለች لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك ይህን ተልቢያ ማለት ነው። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ እነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለከ ለበይክ አላሁመ ለበይክ ይህም ተልቢያ ወይሰኑ ለሃ ለሴት ልጅ ይወደድላታል አንቱ ለቢህ ተልቢያ ልታደርግ አላህ ይወፍቀል بعد الإحرام አሚን በሉ አሚን በሉ አንቱ ለዚህ ተርቢያ ልታደርግ بعد الإحرام ከኢህራም በኋላ ተልቢያ ልታደርግ ይፈቀድላታል፣ ይወደድላታል። ቢቀድሪ ማ ቱስሚዑ ነፍሰሃ ራሷን በምታሰማ ያክል ራሷን ከወንድ እንዳታሰማ ቢቀድሪ ማ ቱስሚዑ ነፍሰሃ ራሷን ራሷ የምትሰማ ያክል ማለት ነው። ታውቀዋለች። ማወቅና መስማት ይለያያል። ስትናገረው ቀጥ ብለህ ትንፋሽንም ባታወጣ የምትለውን ነገር ታውቃለህ፣ ግን አሰማ የምትሰማ ያክል አንሶካችሁ ማለት ነው። ሰምታችኛል። ራሴ የሰማሁት ማለት እኔ ማለቴን ሰምቻለሁ። ማወቅና መስማት ይለያያል። ማወቅ ሳትናገር ታውቀዋለህ የምትለው መስማት ደግሞ የምታንሾካሾከውን ነገር ራስ መስማት ማለት ነው። ማተስሚዑ ራሷን የምታሰማ ያክል ተልቢያ ታድል ሌላ ድምጿ ስለሚማርክ ሌሎች አጅነብዮች እንዳይሰሟት ለማለት ነው። ቢቀድሪ ራሷን የምታሰማ ያክል ወክ ብላ ተልቢያ አይደል። ቃለ ኢብኑ አብዱል በር ኢብኑ አብዱል በር የሚባሉት ታላቅ ሊቅ እንዲህ ይላሉ። አጅማዕ ዑለማ ዑለማ ሁሉ ተስማምቷል። አለ አነ ሱነተ ሱናው ፊል መርአ ለሴት ልጅ የሚወደድላት አላ ተርፈዐ ሶተሃ ድምጿን ከፍ ማድረግ የለባትም። ለበይከ ለበይከ አላሁመ ለበይክ አብራ የምትሄድ ከሆነ ምን ይመጣል? ጥሩ አይደለም። ተልቢያ ላይ ብቻ አይደለም፣ ተክቢራ ተክቢራን ስንል አብረው ይበሉ እዛ በማይሰማ ያክል መጮም ይችላሉ። አጅነብይ በማይሰማ ያክል ወላችን አንድ ላይ ጅምላ አድርጎ ተሰብስቦ ሴቱም ወንዱም በአንድ ላይ መጾም አይፈቀድም። هذا ينهى شريعة ይከለከላል። ሱናው አነ ሱነተ ሱናት المرأة በሴት ልጅ አላ ተርፈዐ ሶውተሃ ድምጿን ከፍ እንዳታደርግ ወኢነማ ዐለይሃ ያለባት አንቱስሚዐ ነፍሰሃ ራሷን ማሰማት ብቻ ነው። ወኢነማ ዩክረሁ ለሃ የተጠላው ረፍዑ ሶቲ ድምጿን ከፍ ማድረግ የተጠላው ለምን መሰላችሁ? መኻፈተል ፊትነቲ ቢሃ በእሷ ፊትና እንዳይፈጠር ነው። ዑለማዎች በጣም እየተውት ነው። መኻፈተል ፊትና እንዳይፈጠር ነው። ولهذا ለዚህም ላይሰኑ ልሃ አልተወደደላትም። أذان ولا إقامة አዛንና ኢቃም እንኳ አልተፈቀደላትም። አጅር የሚያስገኝ ቢሆን ኖሮ ረፍዓት ሰው አዛንና ኢቃም ይፈቀድላት ነበር። አልተፈቀደላትም። ረፍዓት ሰውት አለ፣ አዛን ላይ ረፍዓት ሰውት አለ፣ ኢቃማም ላይ ረፍዓት ሰውት አለ። ስለዚህ በዚህ ፊትና ስለሚነሳ ደግሞ ጥሩ አይደለም ይላሉ። እብኑ አብድልበር ወለመስኑኑ ለሃ ለእሷ የሚወደድላት ይላሉ እብኑ አብድልበር ሲተንቢ ሲተንቢ ሲሶላቲ ሶላት ላይ እንኳን ተንቢህ ስታደርግ ሰዎችን ለማንቃትና ለማስባለል የሆነ ችግር ቢፈጠርባት ሶላት እያለች ህፃን ልጅ ካልገባ ፊት ለፊቷ ምን ማድረግ አለባት? ማጨብጨብ ማጨብጨብ አለባት። ሰዎች የሆነ ትኩረት ሰጧት። ምንም ሳይጨብጭቡ ሲመጡ አልታያቸው ካለ ስላደረግ ምን ከሆነ ካልገባቸው ምን ታደርጋለህ? አመላክታለሁ። አለበለዚያ ማጨብጨብ ነው። ወንድ ልጅ ግን ምንድን ነው የሚለው? ወንድ ልጅ ሶላት ውስጥ የሆነ ነገር ሲያጋጥመው ምንድን ነው የሚለው? ብሉግም ተቀርቷል፣ እንዲያትም ተቀርቷል። ሶላት ውስጥ ሆኖ የሆነ ነገር ሲያጋጥመው ወንድ ልጅ ምንድን ነው የሚያደርገው? ሱብሃንአላህ ነው የሚለው። ለምሳሌ ኢማሙ ስጁድ ቢረሳ ወደ አምስተኛ ቢነሳ ምን ትለዋለህ? ከፊት ከሆነ ሱብሃንአላህ ትለዋለች። ሴት ልጅ ግን የምታደርገው ወልመስኑኑ ለሃ ለሷ በሱና የተፈቀደው በሐዲስ የተፈቀደላት ስትቀንቢህ ስታስባንን ሰዎችን ሲሶላት ሶላት ውስጥ ማጨብጨብ ነው። ዱነ ተስቢህ ተስቢህ አትችልም፣ ግን አይፈቀድላትም። ዱነ ተስቢህ ተስቢህ አይፈቀድላትም። ለምን? ድምጿ ስላልተፈለገ ተስቢህ ላይ እንኳን ሶላት ላይ አጅር የሚያስገኘው ላይ እንኳን ሲረሳ ምንድነው የምታደርገው? ምንድነው የምትለው? ማጨብጨብ ማጨብጨቡ ወይ በዚህ ታጨብጭባል ለማስባንም ማለት የሚጠቀምበት ሱብሃንአላህ አትልም ሱብሃንአላህ አትልም እቺ እንኳ እቺን ያክል ረፍዓት ሶውት አለይሂ ሰላቱ ወሰላም የከለከሉበት ትርጉም አለው ከጀርባ ወልመስኑኑ ለሃ ፊ ተንቢህ ፊ ሶላቲ አንዴ ስታደርግ ስታስባንን ወይንም ደግሞ ማሳሰቢያ ስትሰጥ ወይንም ሶላት ውስጥ ነገር ለማንቃት ሰዎችን አስተስቢህ ታጨበጭባለች። ዲነት ተስቢህ ግን አይፈቀድላትም። ሱብሃንአላህ ማለት ኢንተሃ ሚነል ሙግኒ የተወሰደ ነው። ከሶስተኛው ጥራት ከ330 እስከ 330 ወደ ተዚህ እንቀጥላለን። አረብላህ ሸፊቅ ሰላም አለይኩም ወራህመቱላሂ ወበረካቱሁ